قُلْ إِنَّ الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم أقول نمثلين أقول ومن الخرافات الباطلة ما يروجه الدجالون في بعض الصحف والمجلات من ذكر البحث والنحوص والسعود ويعلقون ذلك بحسابات البروج والنجوم ويصدق به بعض سذج أقول إلى المؤلف بيلا إلى ومن الخرافات በአሁኑ ሰዓት ካሉ አቅል ያጡ ተግባራቶች መጃጃሎች ውስጥ አልባጢላ ውድቅ የሆኑ ማ ዩረውጅሁ ደጃሉን እነዛ ውሸተኞች የሚያናፍሱት ነው አሉ። ማ ዩረውጅሁ የሚያናፍሱት አደጃሉን አይከዛቡን ውሸቶች ውሸተኞች ፊ ባዕድ ሱሑፍ በከፊል መጽሔቶችና ወልመጀላት ጋዜጦች ላይ من ذكر البخت من ذكر ማውሳት البخت። بخت ማለት ምን ማለት ነው? بخت ማለት ሐዝ እድለኛ መሆን ማለት ነው በአንድ ነገር ወንሑስ ንሑስ በክት አለ والنحوس نحوس ደግሞ ማለት ምንድን ነው ድርቅ ችግር ማለት ነው ድርቅ ችግር የመሳሰሉ ነገሮች ማለት ነው ምን ማለት ንሑስ ማለት ወስዑድ እድለኝነት ወዩዓልቁነ ዛሊካ ይህንን ነገር ደግሞ ያንጠለጥላል ወዩዓልቁነ ዛሊከ ቢሒሳባት ልቡሩጅ በአንገታቸው ላይ አይደለም ይህን ነገር ያንጠለጥሉላል ይህ የተገኘው ከዚህ ነው ይላል ዛሊከ ቢሒሳባት ልቡሩጅ በቡሩጅ ሒሳብ ማለት ነው ቡሩጅ ማለት ማለት ከዋክብት አይደል በከዋክብቶች ሒሳብ ወንጁም ነው ንጁምም የራሱ ግልጽ ነው አለ ያው በፕላኔቶችና በከዋክብት በሉት ወዩሰዲቁነ ቢሂ በሱ ምን ይላሉ? እውነት ይላሉ። ወዩሰዲቁነ ቢሂ በሱም እውነት ይላሉ። ቢሂ ባዕዱ ሱጀድ ሱዘጅ ማለት ምን ማለት ነው? ከፊል ምኖች ከፊል ሱዘጅ ማለት ባለፈው አይተናል። መን ዩሰዲቅ ኩለማ ተቁሉ ቢህ የምትለውን ሁላ እውነት ብሎ የሚቀበል እኚህ የዋህ ማለት ነው። የዋሆች እንደ ምንም የማያውቁ የዋሆች ምን ይላሉ? እውነት ብለው ይቀበላል። ቃለ ሼክ አብዱራህማን ኢብኒ አብዱራህማን ኢብኑ ሐሰን ብለው ይላሉ ረሒመሁላህ ቢፈትሒል መጂድ ፊል መጂድ በሚባለው ኪታብ ላይ ፈኢን ቂለ ከተባለ አሉ አልሙነጅሙ ከዋክብት ቆጣሪው አልሙነጅሙ ቀድ የስዱቅ እውነት ይናገራል እኮ ከዋክብት ቆጣሪ እውነት ይናገራል እኮ ተብሎ ቢባል ቂለ ይባላል ለሱ ተመልሶ ሲድቁሁ ከሲድቅ ልካሂን የእሱ እውነት መናገር እንደ ጠንቋይ ምንድን ነው? እውነት መናገር ነው። ጠንቋዮቹም እውነት ይናገራሉ አይደል? አዎ፣ ከዛ ከሰማይ በመጣችዋ እውነተኛ ወሬ ነው። የስቱኩ ፊ ከሊመቲን በአንድ ንግግር እውነት ይናገራል። ወየክዚቡ ፊ ሚአ በመቶ ላይ ደግሞ ምን ይላል? ይዋሻል ይላል። ወሲድቁሁ እውነቱ ለይሰ አን ዒልሚን ከእውነት ምን ያለ አይደለም፣ ከእውቀት ምን ያለ አይደለም፣ የመነጨ አይደለም። በል ቀድ ይዋፊቁ ቀደረን በውሳኔ ደረጃ ላይ በቃ ይሄ አቡሰጥ የሚባል ነገር አለ አይደለ? በዛ አንጻር እውነትን ሊገጥም ይችላል። ፈየኩኑ ፊትነተን ፊ ሐቂ መን ሰደቀሁ ይህ የእሱ ከእውነት ጋር መክተቡ ደግሞ እውነት ብሎ ለተቀበለው ሰው ሰውዬ ፈተና ይሆናል ማለት ቃለ ብሎ አለ ወቀድ ጃአት ልአሐዲት በዚህ ዙሪያ ላይ ሐዲስ መጥቷል ከዋክብት ቆጣሪ ከዋክብት ቆጣሪ ቆጣሪን እውነት ማለት ወይም ደግሞ ከዋክብትን ተንተርሶ መላምንትን የሚናገርን ሰው እውነት ማለት እንደሌለብን ይህ ተግባር ደግሞ የተወገዘ የተነቀፈ መሆኑን ያመላክቱ ሐዲሶች አሉ። አን ነቢይ ሰለላሁ ዐለይሂ ወሰለም ከነቢይ ዐለይሂ ሰላቱ ሰላም የተገኙ ቢኢባል ዒልመ ተንጂም ዒልመ ተንጂም የሚባለው የከዋክብት እውቀት የሚባለው ውድቅ መሆኑን ከቀውሊህ ነቢይ ዓለይሂ ሰላቱ ሰላም እንዲህ ያለው ንግግራቸው መናገራቸው መን እክተበሰ ሽዕበተን ሚነ ኑጁሚ የከዋክብትን መን እክተበሰ የቀነጨበ ማለት ሽዕበተን ክፍልን ሚነ ኑጁም ከከዋክብት አስተምሮት የቀነጨበ የተማረ የወሰደ አስትሮኖሚ የሚባለውን ፈቀድ እክተበሰ በእርግጥ ሰውየው ቀንጭቧል ሽዕበተን ሚነ ሲሕር ከሲሕር የሆነን ክፍል ቀንጭቦ ወስዷል ተምሯል። ዛደ ማ በጨመረ ጊዜ ጨምሯል። በቃ ዛደ ማ ዛደ ይጨምራል። ምን ባለ ጊዜ የጨመረ ጊዜ ነው ያንን መማር ማለት ነው። ረዋሁ አሕመድ አሕመድ ዘግቧል። ወአቡ ዳውድ ወኢብኑ ማጃህ ወአረጃ ኢብኑ ሐይዋ أن النبي صلى الله عليه وسلم قال نبي عليه الصلاة والسلام بلوال إن مما أخاف على أمتي በኡመቶች ላይ ከምፈራቸው ነገሮች አሉ ነቢ አለይሂ ሰላቱ ወሰላም አተስዲቁ ቢኑጁም በከዋክብት እውነት እያሉ የሚጓዙት እውነት ነው አሉ አላ ኡመቲ አተስዲቁ ቢኑጁም በከዋክብት እውቀት እውነት ማለታቸው ወተክቢቡ ቢልቀደር አላህ በወሰነው ነገር ደግሞ ማስዋሸታቸውን ወደፊት የምፈራላቸው ከባድ ነገር ነው። ይኸው በአሁን ሰዓት እንግዲህ ዘመናዊ በሆነ መልኩም ብቅ ብሏል ማለት ነው። በሶሻል ሚዲያ ላይ ቢልቀደር ወሐይፉል አኢማ ሌላኛው ዛሊም ማለት ነው ጀውር ወሐይፉል አኢማ የአኢማ የመሪዎችን በደል ዙልም ማለት ነው። ሐይፍ ማለት ምን ማለት ነው? ዙልም ወይም ጀውር ማለት ነው። ይህንን ነው የምፈራው አሉ። ረዋሁ አብዱ ኢብኑ ሑመይድ ዘግቦታል ይላል። وأما الاستدلال بالنجوم وأما الاستدلال መረጃ አድርጎ ማቅረብ ቢኑጁሚ በምን በከዋክብት لمعرفة الاتجاه አቅጣጫን ለማወቅ ፊልአስፋር የመንገድ ጉዞ ላይ ፊልበሪ ወልበሕር በየብሱም እንዲሁም በምን በባህሩ ማለት ነው። ፈሀዛ ላ ባእሰ ቢህ ይህ ችግር የለውም ለጉዞ ልክ እንደ ኮምፓስ መጠቀም ማለት ነው። ከዋክብትን በኮምፓስነት መጠቀም وهو من نعمة الله عز وجل عندهم كالله سبحانه وتعالى تقى وسطنا من مدبه حيث يقول سبحانه فلا تقبعون الله سبحانه وتعالى بالقزينه من إلى الله فتكبر وقالوا وهو الذي جعل لكم النجوم لتهتدوا بها في ظلمات البر والبحر وهو السن الله الذي جعل لكم النجوم كواكب يا درجة لتهتدوا بها በሷ ልትመሩ في ظلمات البر والبحر በየብስ ጨለማዎችም ይሁን በባህር ጨለማ ውስጥ ምን እንድትሉ ልትመረው ዘንድ ማለት ነው። በሱ መንገድን ትይዙ ዘንድ ማለት ነው። መመሪያ አድርጋችሁ አይ ልታዕሪፉ ቢሃ ጂሀተ ቀስዲኩም ያሰባችሁበትን ቦታ ያለማችሁበትን አቅጣጫ ታውቁ ዘንድ ማለት ነው። ወለይሰ ልሙራዱ አን ዩሕተዳ ቢሃ ይህ ማለት ግን ወለይሰ ልሙራድ የተፈለገው እዚህ ጋር አይደለም። አነሁ ዩሕተዳ ቢሃ ፊ ዒልም ልገይብ የሩቅ ነገር ሚስጥርን ለማወቅ መመሪያ ማለት አይደለም። ለመንገድ እንጂ የተባለው ለዒልም ልገይብ አይደለም። ከማ ያዕተቂዱሁ አልሙነጅሙን አንዳንድ ኮከብ ቆጣሪዎች በዚህ ላይ አምነው ተንተርሰው እንደሚጓዙት ነው። የቁርአን አንቀጹ የሚረዱት በዚህ አይነት መልኩ ነው። ግልጽ ነው። ለኢልመል ገይብ መመሪያ ይሆናል የሚለውን ብለው ነው የሚፈስሩት። እንግዲህ ራሳቸው ፈህም ነው። ግልጽ ነው እንጂ ቁርአንና ሐዲስን በሰለፎች ግንዛቤ እስከተባለ ድረስ ግንዛቤ የሚያስይዘው ምንድን ነው? ለመንገድ ነው ነው ስለዚህ ይህ በዚህ አይነት መልኩ ነው ማለት ነው። ቃል الخطابي خطابي ብሎ ይላል وأما ما يستدل به በእርሱ መረጃ ተደርጎ የሚቀርበው من جهة النجوم የከዋክብት من جهة النجوم ከ من جهة ከከዋክብት አቅጣጫ direction ማለት ነው አላ ጂሃቲል ቂብላ እሱን ተንተርሰን የቂብላን አቅጣጫ ማወቅ ከኢነማ ሂያ ከዋኪቡን እነሆ እኮ እሷ ከዋክብት ነች። አርሰዳ አህሉል ኺብራ አብሃሩ ማለት ነው፣ በይፋ ያወጡት ማለት ነው። أرصدها አህሉል ኺብራ የልምድ ባለቤቶች ኺብራ ማለት ልምድ ማለት የልምድ ባለቤቶች በግልጽ ያወጡት ነው። ቢሃ ሚነል አኢማ ከሙስሊም ህብረተሰብ መሪዎች ውስጥ ይህንን ከልምድ በግልጽ አውጥተው ለኡመተል ኢስላም ያካፈሉት ጉዳይ ነው ነው አለዚነ ላ ነሽኩ ፊ ዒናየቲህም አለዚነ እነዚያ አለዚነ እነዚያ ላ ነሽኩ ማንጠረጠራቸው ፊ ፊዕናየቲህም በጉዳዩ ላይ ምን በማለታቸው ትኩረት በመስጠታቸው ቢአምሪ ዲን በዲን ጉዳይ ላይ ወማዕሪፈቲህም በማወቃቸው ላይ ቢሃ በሷል ወሲድቁሁም እውነት በመናገራቸው ላይ ፊማ አክበሩ ቢሂ አንሃ ስለ እሷ በተናገሩት ነገር እውነት እንደሚሉ በማንጠረጥራቸው በሆኑ አይማዎች አማካይነት ነው ያወቅነው የቂብላን አቅጣጫ የመሳሰሉ ነገሮች ሚስል አዩሻሂዱሃ ሚስል ምሳሌ አዩሻሂዱሃ ቢሐድረት ልካዕባ የቂብላውን አቅጣጫ ያውቋታል። ዩሻሂዱሃ ማለት በቃ ይሄ ነው ብለው አቅጣጫውን ያውቋታል። ቢሐድረት ልካዕባ ካዕባን ዘንድ ሆኑ ወዩሻሂዱሃ አላ ሓል ልገይባ ከካዕባም ርቀውም ቢሆን ያንኑ አቅጣጫ ያውቃሉ። ይሄ እንግዲህ የከዋክብትን እውቀት ተንተርሶ የተናገሩት ነው። ካዕባ ስርም ትክክል ናቸው። ከካዕባም ርቀውም አንድ ስለሆነ ማለት ነው የተናገሩት። فكان إدراكهم الدلالة دلالة عنها بالمعاينة فكان هنا إدراكهم لذي حقيقة عليه مدرساتهم إدراكهم لذي حقيقة مدرساتهم አደላለቱ አንሃ ቢልሙዓየና በሙዓየና ነው ያወቁት። ቢልሙዓየና ግልጽ ነው። ያንን ነገር በአይናቸው ማለት ነው ይሄ ይሆናል ብለው እነሱ በአይናቸው የደረሱበት እውነታ ነው። በአይናቸው የደረሱበት ሲባል የከዋክብትን ሁኔታ ተንተርሰው ማለት ነው። አቅጣጫው እንደ ኮምፓስ የተጠቀሙበት ነው፣ በአይናቸው ማለት ነው። አይናቸው ያየው ነው። የኛ ደግሞ እነሱን ተንተርሰን ደግሞ መከተላችን ምንድነው ከተባለ ወይድራኩና የኛ ማወቅ ደግሞ መድረስ ደግሞ ذلك بقول خبرهم بقبول خبرهم የነሱን ንግግር ምን በማለት ነው በመቀበል ነው እኛ አላየንም አረ እውቀቱም የለንም ኢዝ ካኑ ገይረ ሙተሒሚነ ፊ ዲኒ ምክንያቱም እነሱ በዲናቸው اتهام ያለባቸው አይደሉም። የሚተቹ ወይም የሚታሙ አይደሉም። ፊዲኒ ወላ ሙቀሲሪነ ፊ ማዕሪፈቲ በማወቃቸው ላይ ደግሞ የሚያጓድሉ አይደሉም። ወላ ሙቀሲሪን አጓዳዮች አይደሉም። ፊ ማዕሪፈቲን በማወቃቸው ላይ ይህን ሀቂቃ ሳያውቁ ዝም ብለው የሚዘላብዱ አይደሉም ማለት ነው። ስለዚህ እነሱን ተከትለን ነው የምንሄደው ማለት ነው በዚህ ጉዳይ ላይ وقال ابن رجب ابن رجب ብሎ ይላል والمأذون في تعلمه በመማሩ ዙሪያ ላይ የተፈቀደው ኢልሙ ተስይር ይባላል ላ ኢልመ ተእሲር የተፈቀደው ኢልሙ ተስይር ነው ኢልመ ተስይር ማለት በጉዞ ላይ እንደ ኮምፓስነት መጠቀም የተለያዩ ሁኔታዎችን ማስቀመጥ ስለ አቅጣጫ ስለ ተለያዩ ነገሮች ማለት ላ ኢልመ ተእሲር ኢልመ ተእሲር አይደለም የተፈቀደው ኢልመ ተእሲር ማለት ፈኢነሁ አይ ኢልመ ተእሲር ማለት ባጢሉን ሙሐረሙን ውድቅ የሆነ ሐራም ነው ቀሊሉሁ ወከቲሩ ትንሹም ይሁን ብዙ ማለት ወአማ ኢልሙ ተስይር ኢልሙ ተስይር የሚባለው ግን ፈየተዓለሙ ፈየተዓለም ማ የሕታጁ ኢለይህ ወደ እሱ አስፈላጊ ነው የተባለውን እውቀት እንወስዳለን። ምን ልእሕቲዳ ቅናቻ እሕቲዳ መመራት መንገድን ማወቅ ማለት ነው። ወማዕሪፈቱ ልቂብላ ቂብላንም እንደዚሁ ማወቅ ወጡሩቅ መንገዳቶችን ወጃኢዝ እንደል ጅምሁር አብዛኛው ዑለማዎች ዘንድ ይህ እንደሚቻል ተቀምጧል ማለት አብዛኛው ጅምሁሮች እንጂ ኺላፍ አለው ግልጽ ነው። የሚመረጠውም እንደው አይቻልም የሚለው ነው። ለምን ለኢህቲያት ለዲናችን ጥንቃቄ ከመያዝ አንጻር ነው። وكذلك تعلم منازل الشمس وكذلك እንደዚሁ تعلم منازل الشمس منازل الشمس መማር ይላል وكذلك تعلم منازل الشمس ማለት ምን ማለት ነው منازل الشمس ምን ማለት ነው የፀሐይ መውጫና መጥለቂያም ማለት ነው። ከዛሊከ ተዓሉም መናዚሉ ሸምስ ወልቀመር እንዲሁም የጨረቃን ነው ሊልስትድላል ቢዛሊክ በዚህ መረጃ አድርጎ ለማቅረብ ማለት ነው። ሊልስትድላል ቢዛሊክ በዚህ መረጃ አድርጎ ለማቅረብ አለል ቂብላ በቂብላ ዙሪያ ላይ وأوقات الصلوات የሰላት ወቅቶችን ለማወቅ والفصول فصول ደግሞ ምንድነው? فصول ምን ማለት ነው? بارك الله فيك። فصول ማለት አውቃቶች ማለት ነው። أوقات الصلوات አይደለም። ወል والفصول ሲባል ምንድን ነው? መስከረም የመስከረም ጊዜዎች ምን ነው የሚባሉት? ክረምት፣ ጸደይ፣ በጋ ምናምን የምትሉት የለም ፉሱል ይባላል። በልግ እንዲህ የተባለ ማለት ገብቷቸዋል። ፉሱል ይባላል። ወማዕሪፈቱ ዘዋል ወማዕሪፈቱ ማወቅ አዘዋል ዘዋል ሲባል ደግሞ የእነዚህ ነገሮች መወገድ ማለት ነው አይደል እንዴ قال الخطابي خطابي ብሎ ይላል أما علم النجوم علم النجوم ما ይላል الذي يدرك من طريق المشاهدة الذي يدرك من የሚባል የሚታወቅ የሚደረስበት من طريق المشاهدة ከሙሻሃዳ አንጻር ከሙሻሃዳ ጠሪቅ አንጻር ሙሻሃዳ ማለት ማለት ነው። ማየት አይደል ማወቅ ማለት ነው። እዚ ይድረክ ሚን ጠሪቅ አልሙሻሃዳ ወልሂስ ሂስ ሲባል ምን ነው? ሂስና ማዕነዊ ይባላል አይደል? አንድ ነገር በተጨባጭ ማወቅ አይደል እንዴ? በተጨባጭ ማለት ነው። كالذي يعرف به الزوال የአንድ ነገር መዘንበልን ማወቅ ግልጸዋል። የፀሐይ መዘንበልም ይሁን የጨረቃ መዘንበልም ይሁን የጨረቃ የተለያየ ነገር ማለት ነው። وتعلم به جهات القبلة يكبلا أكتاكام متوكام بيوم فإنه غير داخل فيما نهي عنه كتكلك لوس يميقبار اس عيد اللملة إنه غير داخل فيما نهي عنه كتكلك لوس من الميل يميقبار عيد اللملة وذلك يهكو أن معرفة رصد الظل ይላል ወዛሊከ ይህ የሆነው ያልነው አነ ማዕሪፈቱ ማወቅ አነ ማዕሪፈተ አነ ማዕሪፈተ ማወቅ ረስዱ ል ረስዱ ል ማለት ምን ማለት ነው? ይሄ ሙራቀበት ሐረካቲሃ ማለት ነው። የፀሐይም ሊሆን ይችላል፣ የጨረቃም ሊሆን የከዋክብትን ይሆናል። እንቅስቃሴዋ መቆጣጠር ማለት ነው። ረፍቱ ል ል ማለት ማለት ጥላ ማለት ነው። ለይሰ ሸይአን ምንም ማለት አይደለም። ይሄ ምንም ማለት አይደለም። አክተረ ሚን አነ ዚለ ማዳመ ሙተናቂሰን አሁን ሊነግራችሁ ነው እንግዲህ አሁን እንዴት መላምት እንደሚደረግ ማለት አነ ዚለ ማዳመ ሙተናቂሰን ምኑ ጥላው ምን እያለ እየቀነሰ ጥላው ማለት የዛ ነገር የአንድ ነገር ጥላው እየቀነሰ ከሄደና ፈሸምሱ ምኗ ፀሐይቷ ባዕድ ከሱ በኋላ ማለት ነው። ከዛ ከጥላ በኋላ ሳዒደቱን ምን እያለች ሙርተፊዓ አይደል ከፍ እያለች ብትመጣ ነህወ ወሰጢ ሰማ ነህወ ወሰጢ ሰማ ማለት ሰማይ ወስጥ መካከል አናት ላይ ከፍ እያለች ብትመጣ ሚነል ኡፉቅ ሸርቂ ኡፉቅ ሸርቂ ምን ማለት ነው? ኡፉቅ ማለት ማለት ነው በስተ እላይ ማለት ነው አይደል? እላይ ማለት ነው። ሚነል ኡፉቅ ሸርቂ በምስራቁ ኡፉቅ በላይ ላይ ከፍ እያለች የምትመጣ ከሆነ ይሄ ምንም ማለት አይደለም ማለት በዚህ ላይ ምንም ግምት የሚሰጥ የለውም ማለት ወኢዛ አኸዘ ፊ ዚያዳ ምን እያለ ከመጣ ያ እየቀነሰ ነበር አለ ያለው አሁን ደግሞ እየጨመረ ከመጣ ፈሸምሱ ሀብጧ እ ሸምስ ፀሐይዋ ደግሞ ምን አለች ሀብጧ ማለት ማለት እየወረደች ሀብጠቱ ሚን ወሰጥ ሰማ ከሰማይ ምን ወሰጥ መካከል ላይ ማለት ነው ነህወል ኡፉቅል ገርቢ ነሕወል ኡፉቅል ገርቢ ማለት ማለት በምዕራቡ በስተበላይ ወይም ደግሞ ኡፉቅ ማለት አድማስ ማለት ነው። ግልጽ ማለት በምዕራቡ አድማስ በስተላይ ምን እያለች እየመጣች ከሆነ ይሄ ይፈጠራል ማለት ነው። ይህ እንግዲህ በአጭሩ ስናስቀምጠው ምን አለ? አነዚል ጥላ የሚለው ማዳም ሙተናቂሰን ምኑ እየቀነሰ ከመጣ ፀሐይ ደግሞ ፈሸምሱ ባዕድ ሳኢዳ ምን እያለች ነው መጣው? በስተ ምስራቁ ክፍል ምን እያለች ነው? ወደ ላይ እየሆነች ነው የምትመጣው ማለት ነው፣ ከፍ እያለች ጥላው አሁንም ደግሞ የዛ አኸዘ ፊ ዚያዳ የሚለው ምኑን ነው? ጥላውን ነው። ግልጽ ነው። ጥላው ደግሞ የጨመረ ሲመጣ ፀሐይዋ ደግሞ ምን እየሆነች ነው የምትመጣው? ዝቅ እያለች ነው የምትመጣው። ሚወሰጥ ሰማ ከምኑ ከወሰጠ ሰማ ምን እያለች ነው የምትመጣው? እየወረደች ነው የምትመጣው። ነህወል ኡፉቅ ልገርቢ በምዕራቡ አድማስ ላይ ማለት ነው። በስተ ባለው አድማስ ላይ ምን ማለት እስቲ ባጭሩ የሚያስረዳኝ ምንድን ማለት ይሄ የምን ወቅት ላይ በይበልጥ ይታወቃል? እስቲ ነው ና ሁለት ዱር ለምሳሌ መጀመሪያ አካባቢ እየቀነሰ የሆነ ጥላው ጥላው ምን ያህል አስፋልት ድረስ እየደረሰ ይመጣል ሲቀንስ ማለት ነው። የዛኔ መሀል ላይ ትሆናለች ፀሐይዋ የሰማይ ድጋሚ ደግሞ ሲመጣ ደግሞ እያደገ እያደገ ይመጣል። ምኑ ነው የሚያድገው? ጥላው እዛ ትገባለች። ስትገባ ደግሞ ይጠፋል። የዙሁር ወቅት ላይ አወለል ወቅትና አኺሩል ወቅት የምንለውም አብዛኛውን በዚህ ማወቅ እንችላለን አይደል? ምንድነው ጥላው ምን እያለ እያነሰ ሲሄድ ማለት ነው። ግልጽ ነው። ወዛሊካ ይህ የሆነበት ከተከለከለው አይደለም አላቸዋል። ወዛሊካ ይህ ያልንበት أن معرفة رصد الظل ጥላን ምን ማለት مراقبة ማድረግ እየተከታተልክ ማስቀመጥ ላይ ተሸያን ምንም ማለት አይደለም። ከዚህ ርዕስ ውስጥ አይገባም ማለት ነው አለና አክሰረ ሚን አነ ዚል አለ ليس شيئا أكثر። من أن ማዳመ ሙተናቂሰን ጥላውም እያለ እየቀነሰ በመጣ ቁጥር ከሸምሱ ፀሐይ ደግሞ ባዕድ ሳዒዳ ምን እያለች ነው? ከፍ እያለች ነው የምትመጣው ማለት ነው። ከወሰጥ ሰማ ማለት ነው። ካያችሁ ማለት ነው። ከፍ እያለች ትመጣለች። ወደ ሸርቂ ሸርቅ ማለት ማለት ነው። ወደ ምስራቁ ማለት ነው። እምታየው ያኔ ነው። ከዛ በኋላ ደግሞ ወይዛ አኸዘ ፊዚያዳ ልክ ሲጨምር ጥላውን ስታየው እየጨመረ ነው መጣው። የዙሁር የመጀመሪያ ወቅት ምንድነው ነው? ዘዋሉ ሸምስ ነው ከዛም በኋላ ጥላ ደግሞ አኺሩል ወቅት የኛ የራሳችንን ይመስላል አላለም እንዴ? የኛን ይመስላል እኮ ጥላችን። አስር ላይ ደግሞ ትንሽ ይጨምራል። አሁን እየጠፋ ነው ወደ አስር ነው እየገሰገሰ ያለው ማለት ነው። ፈሸምሱ ሸምሷ ምን እያለች ነው የምትመጣው? ያ ወደ ሸርቅ ነበር። አሁን ደግሞ ወደ ገርብ ሊሄድል ነው። ፈሸምሱ ሀቢጣ ፀሐይ እያለች ነው? እየወረደች ነው። የሚወሰጥ ይሰማ ማለት ነው። ከመካከለኛው ሰማይ ነህወል ኡፉቅ ልገርቢ ነው የምትሄደው። ወዴት ነው የምትሄደው? ወደ ምዕራቡ አቅጣጫ እየሄደች ከሆነ ጥላ እየመጣ ነው አሁን ማለት ነው የሚመጣው። ወዴት ወደ መግቢያው አይደለም የምትሄደው። ዙሩግ ላይ እኮ አካባቢ ላይ ወደ ምን ነበረች? ከመውጫው አካባቢ ነች። አሁን ተዘነበለች ስንል እኮ ወደ መግቢያዋ ነው ተዘነበለች የሚባለው መፍሁም እየሄደች ትመጣለች በቃ እየገሰገሰች ነው ወሃዳ ዒልሙን ይህ እውቀት የሲሑ ኢድራኩ ይህንን ትክክል መሆኑ ማረጋገጥ ይቻላል። የሲሑ ኢድራኩ ይህን ነገር እውነታውን ማረጋገጥ ይቻላል። ቢልሙሻሃዳ ሙሻሃዳ ማለት ነው በማየት ኢላ አና አህሉ ኢላ ሲቀር አነ አህለ ሀዚህ ሰናዓ የዚህ ተግባር ባለቤቶች ሰናዓ ሰናዓቱ አይደለ ሲናዕና ኢላ አነ አህለ ሀዚህ ሲናዓ የዚህ ተግባር ባለቤቶች የሆኑት ማለት ነው። ቀደበሩሁ ምን አሉ? እነሱ አስተናብረውታል። ግልጽ ነው። አቀናብረውታል። ይሄ ማለት ይሄ ነው፣ ይሄ ነው ማለት እያሉ አቀናብረውታል፣ አስተናብረውታል። ቢመተኸዱ በያዙት ሚነል አለቲ አላም ማለት ነው መሳሪያዎች አለቲ የስተግኒ አናዚሩ ተመልካች የሚብቃቃበትን የሆነ ፊሃ በውስጧ አሙራዓቲ ሙደቲ አሙራዓቲ ምን ከማለት ከመቆጣጠር ከማየት ሙደቲ ጊዜውንም ወሙራሰደቲ እሱንም መቆጣጠር የመሳሰሉትን የሚያቃቃ መሳሪያዎችን ተንተርሶ በቀላሉ ያያሉ። እውቀቱ እንግዲህ እነሱ ስላላቸው በይበልጥ እነሱ ናቸው ማለት ነው። እኛ እንግዲህ ያው ቴክኖሎጂ ያፈራውን ያው ሞባይልንም በመጠቀም አቅጣጫው ምን እያልን ነው እያወቅን ያለው ወሊላሂ አልሐምድ ሚና የሰላት ወቅቶችም እንዳሉ በአሁኑ ሰዓት ቴክኖሎጂ ባፈራቸው ነገሮች በቀላሉ ማወቅ ችለናል። ወሊላሂ አልሐምድ ወልሚና ይኑላ ያበራው ማን ነው? አላህ ሱብሓነሁ ወተዓላ ወረዋ ኢብኑል ሙንዚር ኢብኑል ሙንዚር ምን ብሏል? ዘግቧል ይላል። አሙጃሂድ ከማን ነው የዘገበው? ከሙጃሂድ ነው። እነሁ ካነ ላ የራ በእሰን ምንም ችግር የለውም የሚለውን ይመለከት ነበር። እነሁ ካነ ላ የራ አያይም ነበር ነው። እነሁ ካነ ላ የራ አይመለከትም፣ አያይም በእሰን ችግር እንደሌለው አያይም ነበር አን የተዓለመ ረጁል መናዚል አልቀመር አስትሮኖሚ የሚባለውን ወይም መናዚል አልቀመር የሚባለውን ትምህርት መማርን ችግር የለበትም የሚለውን አያይም ነበር። ምን ማለት ነው? ችግር እንደሌለበት ነው የሚመለከተው ማለት ነው አይደል? ምንም ችግር የለውም ነው። ወባዕድ ከዚህ በመቀጠል ይላሉ ማን ነው ባዩ ዶክተር ፈውዛን አልፈውዛን ምን አሉ? ፈኢነ አቂደተ ልሙስሊም የአንድ እኮ ሙስሊም አቂዳ ሂያ አዓዙ ሸይኡን ዐንደሁ እሱ ዘንድ በጣም ትልቅ ግምት የሚሰጠው ነገር ማለት እሱ ነው። ሊአነ ቢሃ ነጃቱ ምክንያቱም ለሱ ነጃ ድምፅ ይሰማኛል። እሺ አትበሉ። ሊአነ ነጃተሁ ምክንያቱም የሱ ነጃ መውጣቱ ወሰዓደተሁ እንዲሁም እድለኝነቱ ምንን ተንተርሶ ነው? አቂዳውን ተንተርሶ ነው። ወላሂ ዱንያችንም እንዲያመር አኺራችንም እንዲያመር አቂዳ ነው ወሳኝነት አለ ለእያንዳንዱ ነገር ወላሂ ዱንያ እንደሆነ አላህ ለሚወደውም ለማይወደውም ይሰጣል። የፈለገውን ሀብታም ያደርጋል፣ የፈለገውን ድሃ ያደርጋል። ወላሂ አቂዳ ዲንን መስጠት ግን ማለት ወላሂ አላህ ለሚወደው ሰው የሚሰጠው ነገር ሰዎች አሁን በቁራ ላይ ኮተት ላይ ተንተርሰው ነው ደስታ እናገኛለን ብለው የሚሉት ላ ወላህ ዱንያ ሐቂቃዋን ካወቅን የውሙን አሰል ወየውሙን በሰል ሀከዳ ዱንያ ትለዋወጣለች። ትክክለኛ ግን ደስታ ዘላቂ የምናገኘው ዲንን በመያዝ አቂዳን በመያዝ ፈየጂቡ አለይህ አየሕርስ ግድ ይላል ጉጉት ሊኖረው ሁሉም አላ ተጀኑቢ ማ ዩሲኡ ኢለይሃ ለእሷ መጥፎ የሚሆንን ነገር ምን ማለት ፈየጂቡ አለ ያህሪስ ጉጉት ሊኖረው አላ ተጀኑቢ ምን በመ በመራቅ ላይ ማ ዩሲኡ ኢለይሃ አቂዳ ላይ መጥፎ ነገርን የሚያመጣን ነገር በመራቅ አው የመሰሃ ወይም ይነካትን ምን ሽርክያት በአላህ ላይ ማጋራትን ወልኹራፋት እነዚህ የቂላቂል ተግባር የሆኑትን ወልቢድዓ እንዲሁም ቢዳዎችን በመራቅ ራሳችንን ልንጠብቅ ይገባል። ሊተብቃ ሳፊያ የጠራች ትሆን ዘንድ አቂዳችን ሙቢአ የምታበራ ትሆን ዘንድ ወዛሊከ ይህ ቢልቲዛም ልኪታብ ወሱና ቁርአንና ሐዲስን አጥብቆ በመያዝ ነው። ወማ አለይህ ሰለፍ ሳልሕ ቀደምት ደጋግ ባሪያዎችን አዎ ሰሓቦችን ታቢዕዮችን የሄዱበትን ጎዳና አጥብቆ በመያዝ ወላ የቲሙ ዛሊከ ኢላ ቢተዓሉሚ ሀዚህ አቂዳ ይህንን ነገር ደግሞ አጥብቀ የምንይዘው በምንድን ነው? በመማር ነው አቂዳ ወላሂ የእያንዳንዳችን ፍራቻ ላላህ ያለን ፍራቻ ራሱ ይለያያል። ፍራቻችንን የሚለያየው ባለን በአላህ ላይ ያለን እውቀት ነው። ግልጽ ነው። ባለን እውቀት አንጻር ነው የአላህን ፍራቻ የሚለያየው ማለት ነው። ምክንያቱም አላህ ስብሐነሁ ወተዓላ ኢነማ የኽሸላህ ሚን ዒባዲሂ ዑለማ ብሏል። አላህ የሚፈሩት ከባሪያዎቹ እነማን ናቸው? እነዛ የሚያውቁት ናቸው ብሏል። አይደል? አዎ ስናውቀው ነው የፈራ ነው የምትመጣው ማለት ነው። ومعرفة ما يضادها من العقائد المنحرفة ومعرفة بمواقع ما يضاد دها እሷን የሚቃረን من العقائد እምነቶችን አልሙንሐሪፋ መንገድ የለቀቁ መንገድ የሳቱ ከቅናቸው መንገድ ላፊየማ በተለይ በተለይ وأنه قد كثر اليوم ዛሬ በስቷል في صفوف المسلمين በሙስሊሙ ሰፍ ውስጥ በስተዋል በሙስሊሞች ሰልፍ ውስጥ በስተዋል من يحترف التجيل من يحترف من يحترف ስራ አድርጎ የሚይዝ አተጅል ተጅል ማለት ማለት ነው ውሸትን ማጭበርበርን ወሸዕወዳ አስማትን ወተዓሉቅ ቢልቁቡር በቀብር ላይ መንጠልጠልን ወልአድሪሓ በቀብር ላይ በተገነቡት ደግሞ አዎ በእነሱ ላይ በመንጠልጠል ስራ አድርጎ የያዘ አለ። ሊጠለብ ልሓጃ ሓጃን በመፈለግ ቀብሮች ዘንድ ሄዱ፣ አድሪሓዎች ዘንድ ወተፍሪጅ ልኩሩባት ጭንቀቱም እንዲፈረጅ ነፃ እንዲሆንለት ለጭንቀቱ መውጫ ቀዳዳ ያገኝ ዘንድ ከማ ካነ ዐለይህ ልሙሽሪኩን አልአወሉን የመጀመሪያ ሙሽሪኮች እንደነበሩት أو أشد ወይም ከነሱ ምን ያለ የበረታ የሆነ አካሄድን የሚሄዳለ ኢባፈተን ኢላ ኢትኻዝ ሳደቲ ኢዳፈተን በመጠጋት إلى اتخاذ السادة ሳዳቶችን በመያዝ سادات ምን ማለት ነው? አዎ የበላይ የሆኑ አለቃዎችን ወአስሓቡ ጥሩቅ የመንገድ ባለቤቶችን አሱፊያ የምን የሱፊያ መንገድ ባላባቶችን በመያዝ አርባበ ምን አድርጉ ጌቶች ሚን ዱንላህ ከአላህ ውጪ ይሸሪዑነ ለእነሱ ይደነግጉላቸዋል ለአትባዒህም ለተከታዮቻቸው ይደነግጉላቸዋል ሚን ከምን ከእምነት ማ ለም የእዘን ብህላህ በእሱ ላይ አላህ ያልፈቀደውን ምን ይሉላቸዋል ይደነግጉላቸዋል ፈላ ሐውለ ወላ ቁወተ ኢላ ቢላህ ብልሃትም የለም ኃይልም የለም በአላህ እንጂ ይላል ናም በዚህ ባብ ላይ ጥያቄ ካላችሁ ጠይቁ ከሌላችሁ ልቀጥል الاستسقاء بالانواع الاستسقاء طلب السقيا ዝናብን መፈለግ ማለት ቢልአንዋዕ በምን በከዋክብቶች ማለት ነው ዝናብን መፈለግ وهو السكوع عبارة عن نسبة المطر وهو السو عبارة ገለጻ ነው وهو عبارة ይህ ገለጻ ነው እስቲስቃ ብልአንዋዕ የሚለው عن نسبة المطر ዝናብን ማስጠጋት ማለት ነው ዝናብን እናስጠጋታለን። ዝናብ ማግኘትን እናስጠጓለን። ኢላ ጡሉዕ ነጅሚ በምን በከዋክብት መውጫና አውሱቁጢ በከዋክብት ምን ማለት መግቢያ አውሱቁጢ ሲል መግቢያ ማለት ነው፣ ወይም መውደቂያ ግጥዋን መውደቂያ ስንል መግቢያ ማለት ነው። ፊል መጊብ ወዴት ወደ መግቢያው አውሱቁጢሂ የከዋክብት መውጣትና የከዋክብት መግቢያው የት ሲባል ፊል መጊብ ወደ መግቢያው መካኑል ግያብ ማለት ነው። ለወቅቱም ሊሆን ይችላል በሚገባበት ሰዓት ወይም ደግሞ በሚገባበት ቦታ አላማ ካነት الجاهلية እንግዲህ የከዋክብት መጥለቂያን መውጫና መጥለቂያን ዝናብ የማግኘትና አለማግኘት የማግኘትና ያለማግኘት ምን አድርገውታል? ምክንያት አድርገውታል። አላማ ካነት ልጃሂልያ እነዛ መሀይማን የሆኑ ማህበረሰቦች በነበሩበት አላማ كانت الجاهلية تعتقد ምን በምትለው በምታምንበት ምንድን ነው የሚያምኑት? أن طلوع النجم የከዋክብት መውጣት أو سقوطه ወይ የከዋክብት ምን ማለት መጥለቅ في المغيب يؤثر في إنزال المطر ዝናብ በመዝነብ ላይ ተጽዕኖ ይፈጥራል። ፈየቁሉነ ብለው ይላሉ ሙጢርና ቢነውኢ ከዛ ወከዛ እንዲህ እንዲህ ባለው ከዋክብት ዝናብን ተዘነብን ይላል። ዝናብ ዘነበልን። ወሁም እነሱ ዩሪዱነ ቢዛሊከ ነጅም እነሱ በዚህ አመለካከታቸው ወሁም እነሱ ዩሪዱነ ይፈልጋሉ ቢዛሊከ በዚህ አነጅ በከዋክብት ማለት ነው። ወዩዓቢሩነ አንሁ ቢነው ወዩዓቢሩነ ይገልጻሉ ወዩዓቢሩነ ይገልጻሉ አንሁ በሱ ቢነው ነው ብለው ነው ሙጢርና ቢነውኢ ከዛ ወከዛ ነው የሚሉት። እንዲህ እንዲህ ባለ ምን ከዋክብት ተዘነብን ይላሉ። ወሁወ እሱ ነው ማለት ምን ማለት ነው ከተባለ ጡሉዑ ነጅሚ የከዋክብት መውጫ ማለት ነው ምን ከሚለው ቋንቋ ተያዘ ከተባለ ሚናአ የኑኡ ከሚለው የአረብኛ ቋንቋ ነው የተያዘ ናአ የኑኡ የአንድ ቃል ርቢ ታውቃላችሁ አይደል ضرب يضرب ضربا አይደል ርቢ የቃላቱ እና ናአ የኑኡ ከዛስ ነውአን አይደል የሚባለው ምን ማለት ነው ከዚህ ነው የወሰዱት ከዚህ የወሰዱት ሲባል ምን ማለት ነው? ምንድነው ይላል ሚና አየኑ ከሚለው ነው የተወሰደው። ኢዛ ነሐባ ነሐባ ማለት ኢርተፈዐ ማለት ነው። ኢዛ ነሐባ ኢርተፈዐ ከፍ ያለ ጊዜ ወጠልዐ እንዲሁም የወጣ ጊዜ ምኑ ከዋክብቱ ማለት ነው። ፈየቁሉነ ብለው ይላሉ ኢዛ ጠልዐ ነጅሙ ከዋክብቱ የወጣ ጊዜና አልፉላኒ እገሌ የሚባለው ከዋክብት ለእያንዳንዱ ከዋክብት ስያሜን ሰጥተውታል። የንዚሉል መጠር እንዲህ እንዲህ የሚባለው ከዋክብት ምን ሲል ሲወጣ ወይም ከፍ ሲል ዝናብ ይዘንባል ይላል። ወልሙራድ ቢላንዋ ዒንደሁም ወልሙራድ የፈለጉት ቢላንዋ አንዋዕ በሚለው ዒንደሁም እነሱ ዘንድ የፈለጉት መናዚል አልቀመር ነው። መናዚል አልቀመር ማለት ማለት ናም የክዋክ የጨረቃ መናዚሉ القمر الثمانية والعشرون ሀያ ስምንት የከየመን የጨረቃ መናዚሎች ስነ ፈለክ የሚባለው መናዚሉል ቀመር ያው መውረጃ ማለት ነው አይደል? የከዋክብት ሶሪ የጨረቃ መውረጃዎች የሚባሉት ሀያ ስምንት እንዴት ነው ከተባለ እንዴት ነው ሀያ ስምንቱ የጨረቃ መናዚሎች ፈለክ የሚባለው ማለት ነው። ግልጽ ነው። እንቅስቃሴ የሚያደርጉበት መውረጃቸው፣ መውደቂያቸው ምናምን እንዴት ነው ከተባለ ፊ ኩል ሰላሰተ አሽራ በእያንዳንዱ አስራ ሶስት ለይላ ሰላሰተ አሽራ ለይላ በእያንዳንዱ 13 ለሊቶች ውስጥ ይላል 13 13 በደንብ ያዙ። በእያንዳንዱ ነው ያለው። 13 ለሊት እንግዲህ የየትኛው ነው? የአመቱን ነው። እሺ ኩል ተላሰተ ዐስረቲ ሌይላ የግሪቡ ዋሂድ አንድ ምን ይላል? በየአስራ ሶስቱ ማለት ነው። የግሪቡ ዋሂድ አንድ ምን ይላል? ምን ይላል? የግሪብ የግሪብ ይገባል ነው እንጂ አይደል የግሪብ ይገባል ዋሂድ ሚንሃ ከሷ አንድ እንደ طلوع الفجر የሚገባው ደግሞ መቼ ነው ፈጅር ሊወጣ ሲል ፈጅር ልክ ሊወጣ ሲል ከዋክብቱ ያ ይገባል ለእያንዳንዱ 13 አለ ወየጥለዑ ሙቃቢሉ እሱ ደግሞ ልክ ሲገባ ሌላ ደግሞ ምን ይላል ይወጣል ሙቃቢሉ ሌላ ይወጣል ማለት ነው። የዚህኛው ከአስራ ሶስት ቀን በኋላ ሌላ ነው የሚቀበለው ማለት ነው። ሙቃቢሉ ማለት ሌላ ነው አንተ በሱ ተቃራኒ ማለት ነው። ያ ሲሄድ ይሄ ደግሞ ይወጣል። ወተንቀዲ ጀሚዑሃ ወተንቀዲ ያው ያልቃል ማለት ነው። ጀሚዑሃ ሁሉም እንደ ኢንቂዳኢ ሰነቲል ቀመሪያ በጨረቃ አመታዊ አቆጣጠር ላይ ያልቃሉ። እንደዚህ እየተባለ በየአስራ ሶስቱ ምን ይላሉ? በየአስራ ሶስቱ ምን ይላሉ? አንዱ ሲገባ አንዱ ምን ይላል? ይወጣል። እንዲህ ሆኖ በየአመቱ በጨረቃ አቆጣጠር በዚህ አይነት መልኩ ምን ይላል? ይጓዛል ማለት ነው። መፎም ወተዝዑም አልዓረብ አረቦች በዚህ ጊዜ ዛዕም አላቸው። ምን ማለት ነው ዛዕም? ይሞግታሉ፣ ይጠረጥራሉ። አልዓረብ ፊ ጃሂልየቲሃ በዛ በመሀይማን ማህበረሰብ ውስጥ በነበሩበት ጊዜ አነሁ እንደ ጡሉዕ ዛሊከ ነጅም ይህ ከዋክብቱ በመውጣቱ ጊዜ አሉ ፊልፈጅር በምን ጊዜ በፈጅሩ ጊዜ ሲወጣ ወመጊቡ ሙቃቢሉሁ በሱ ደግሞ ተቃራኒ ምኑ የሚገባው ደግሞ ሲገባ የንዚሉል መጠር ይላሉ። ምን ይላል? ዝናብ ይዘንባል አሉ። ወዩሰማ ይሰየማል ذلك ይህ አልስትስቃ ብልአንዋ ምን ይላሉ? አልስትስቃ ብልአንዋ ይላሉ። ሲለዋወጡ የሚፈጠር ነገራቶች አሉ ምድር ላይ ክስተቶች ማለት ከዛ ውስጥ አንደኛው ምንድነው? ዝናብ ነው ነው። ግልጽ ነው። ዝናብ ነው። አይ እኛ ጋር ታዲያ በየአስራ ሶስት ቀኑ ለምን አይዘንብም እንዳትል። ይኸውም በዓለም ላይ ያለውን ክስተቱን ነው። ግልጽ ነው። እነሱ እያስቀመጡ ያሉት ማለት ነው። ወማዕና ዛሊከ ይህንን ማለታቸው ማዕናው ኒስበቱ ሱቅያ የመጠጣት እኮ ዝናብን የማግነት የመጠጣቱ ኒስባው መጠጊያው ኢላ ሀዚህ ጠዋሊዕ ወደ እነዚህ የከዋክብት መውጫና መጥለቂያ ነው መውጫና መጥለቂያ ነው አሉ وهذا من اعتقاد الجاهلية ይህ የማይማን ማህበረሰብ እምነት ነበር الذي جاء الإسلام بإبطاله ያ እስልምና ከንቱ ነው ብሎ የጣለው የሆነ ተግባር ወን ወን እ ወነሃ አንሁ ከሱም እስልምና ምን ያለው የከለከለው የሆነ እምነት ነው። ለምንድን ነው እስልምና የከለከለው? ለአነ ኡዙሉል መጠር ምክንያቱም የዝናብ መውረድ ወንሒባሴ የዝናብ መውረድ ደግሞ መገታት ኢንሒባስ ማለት መገታቱ የርጅዑ ኢላ ኢራደቲላህ ወደ ማን የሚመለሰው ወደ አላህ ስብሓንሁ ወተዓላ ፍላጎት የሚመለስ ጉዳይ ወተቅዲሪ ወደሱ ውሳኔ ወሕክመቲ ወደሱ ጥበብን ወለይሰ ሊጡሉዕ ኑጁሚ ተእሲሩን ፊህ አዎ የከዋክብት መውጫና መጥለቂያ የሚፈጥረው ምን የለም ተጽዕኖ የለም ቃለ ተዓላ ይህንን በማስመልከት አላህ ስብሓነሁ ወተዓላ ብሎ ይላል فلا أقسم بمواقع النجوم فلا أقسم بمواقع النجوم وإنه لقسم لو تعلمون عظيم إنه لقرآن كريم في كتاب مكنون لا يمسه إلا المطهرون تنزيل من رب العالمين أفبهذا الحديث أنتم مدهنون وتجعلون رزقكم أنكم تكذبون فلا أقسم بمواقع النجوم فلا أقسم أملا الليلة لله بمواقع النجوم بكواكبت موجانا مطلقيا أملا الليلة لله መዋቂያ ማለት መውጫና መጥለቂያ ወኢነሁ እኮ ለቀሰሙን መሐላ ነው ለው ተዕለሙነ ብታውቁ ኖሮ ዐظም ትልቅ የሆነ መሐላ ነው ይላል ኢነሁ እኮ ለቁርአኑን ከሪም እሱ የተከበረው የአላህ ስብሓንሁ ወተዓላ ንግግር ቃል የሆነው ቁርአን ነው ይህ ቁርአን ደግሞ ፊ ኪታቢን መክኑን ፊ ኪታብ በምን ውስጥ ይገኛል? በኪታብ ውስጥ ይገኛል። በየትኛው ኪታብ ካላችሁ መክኑን ጥብቅ በሆኑ ይሄ ማን ነው ጥብቅ የሆነው? ለውሐል መህፉዝ ለውሐል መሕፉዝ ላይ ይገኛል። ማን ቁርአን ራሱ የሚገኘው የት ነው? ለውሐል መሕፉዝ ላይ ይገኛል አለ። ላ የመስሁ ቁርአንን አይነኩትም ኢለል ሙጠኸሩን እነዛ ምን የሆኑት የተጽዳዱት እንጂ የተጥራሩት እንጂ መላይኮቹን የፈለገው تنزيل يوردن من رب العالمين كما قال ما سيتاك الله يوردن ነው أفبهذا الحديث أنتم مدحنون أفبهذا الحديث إن أنت بزي قرآن أفبهذا الحديث حديث ما نقدر نور إن أنت تاريا بزي نقدر بقرآن مدحنون مكذبون أن التاسواش هناك وين ውሸት ነው የምትሉ፣ ሌላኛው ደግሞ ተፍሲር ወቱምሂሉን ችላ የምትሉ ናችሁ። ሁለት ተፍሲር አለ። አንቱም ሙድሒኑን እናንተ የምታስተባብሉ ውሸት ነው የምትሉ ናችሁ ወይ? ሌላኛው ደግሞ ምንድነው? ችላ የምትሉ ናችሁ ወይ? በቁርአን ወተጀዐሉነ ደግሞ ታደርጋላችሁ ሪዝቀኩም ሲሳያችሁን ከአላህ ስብሐነ ወተዓላ ውጪ ሪዝቃችሁን ሲሳያችሁን ታደርጋላችሁ እንዴ? አነኩም ቱከዚቡን በከዋክብት በተለያየ ነገር እያላችሁ አነኩም ቱከዚቡን እናንተ ትዋሻላችሁ እንዴ? ይላል አላህ ሱብሓነሁ ወተዓላ። ወቀውሉሁ ተዓላ የአላህ ሱብሓነሁ ወተዓላ ንግግር ወተጅዐሉነ ሪዝቀኩም አነኩም ቱከዚቡን ማለት ማዕናሁ ኒስበቱል መጠር ዝናብን ማስጠጋት ነው። الذي هو رزق እሱ ሪዝቅ ነው አይደል? ከማን ይመጣ? ከአላህ የመጣ ሪዝቅ ነው። እነማ ሪስክኩም ሚነ ሰማ እንዳለው ማለት ነው። والرزق النازل የወረደ አላህ ከአላህ إلى النجم ወደ ምን ታስጠጋላችሁ አለ ወደ ከዋክብት እንደ ከዋክብትን ያዘነበልን ብላችሁ ወደ ከዋክብት ታስጠጋላችሁ። ቢአዩ ቃል ሙጥርና ቢነው ከዛ ወከዛ እንደዚህ እንደዚህ ባለው እኮ ከዋክብት አማካኝነት ዘነበልን እያላችሁ ወሃዛ ሚን አዕظም ይህ ትልቅ የሚባል ውሸት ነው። أعظم الكذب والافتراء መከታተፍ ነው። كما روى الإمام أحمد والترمذي وحسنه ኢማሙ አሕመድ ትርሚዚ እና ሌሎችም የዘገቡት ሐዲሱን ሐሰን የተባለለት ነው። ሐሰን ነው ያለው ኢብኑ ጀሪር ኢብኑ አቢ ሐቲምና ወዲያ ሐዲሱን ሐሰን ብለውታል። ፊል ሙኽታራ ሙኽታራ በሚባለው ኪታብ ላይ ከማን የዘገቡት አና አልይ ረዲየላሁ ተዓላ አንሁ ቃል ብሏል አልይ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ወተጅዐሉነ ሪዝቀኩም ሪዝቃችሁን ታደርጋላችሁ እንዴ يقول ብሎ ይላል ሹክረኩም ምናችሁን ምስጋናችሁን ታቀርባላችሁ ወይ አዎ ካላህ ውጭ ላለ ከዋክብቱ ያዘነበልን ብላችሁ አነኩም ትከዚቡን ተቆሉነ ትላላችሁ ትዋሻላችሁ የሚለው ነው ነው ሙትርና ቢነው ከዛ ወከዛ ወቢነጅሚ ከዛ ወከዛ እንዲህ እንዲህ እንዲህ ባለ ከዋክብት ተዘነልን እያላችሁ ትላላችሁ ነው قال الشيخ عبد الرحمن بن حسن الشيخ عبد الرحمن ابن حسن ደግሞ ብሎ ይላሉ ያው የምን ባለቤት ናቸው የፈቱል መጂድ ኪታብ ባለቤት ናቸው አይደል ምን ይላሉ ረሂመሁላህ وهذا أولى ما فسرت به الآية የቁርአን አንቀጹ ከተፈሰረበት ሁላ በላጭ የሆነ ተፍሲር ማለት ይሄ ነው ወሩየ ذلك ይህ ነገር ተዘግቧል عن علي كعلي وابن عباس كعبد الله بن عباس وقتادة كقتادة تزقبون والضحاك كضحاكم وعطاء الخراساني كعطاء خراساني تزقبون وغيرهم كليلوچم وقول جمهور المفسرين የአብዛኞቹ የሙፈሲሮችም ንግግር በዚህ ላይ የሄደ ይመስላል ይላል وعن أبي مالك الأشعري رضي الله عنه أن رسول الله صلى الله عليه وسلم قال أربع في أمتي أراد تكبارات وتشالو بأمة وتشيوستالو من أمر الجاهلية ከመሀይማን ማህበረሰብ ተግባራቶች ውስጥ ነበር ነው ላ የትሩኩነሁነ እነሱን የሚተው የለም አንደኛው አልፈኽሩ ቢልአሕሳብ በምን በጎሳ ወይም በዘር መፎከር ወጣዕኑ ቢልአንሳብ በዘር መወጋጋት አንቺ የእንትና ዘር ነሽ አንቺ የእንትና ዘር እየተባባለ የማይማን እኮ አመለካከት ነው ግልጽ ነው ሲመጣ የኛ ሰው መጣ እየተባለ ግልጽ ነው አለ ሌላውን ደግሞ ችላ ማለት ይህ የማይማ ማህበረሰብ ተግባር ነው ይላል ወልስትስቃ ቢንኑጁም እንዲሁም በከዋክብት ደግሞ ዝናብን መፈለግ ወንያሐ ሙሾ ማውረድ ሙሾ ማውረድ ሰው ሲሞት እንግዲህ አው የኔ ባለ ምናምን ያኔ ባለ ምናምን እየተባለ ይለቀስለታል ማለት ነው የሱም ሐሲን ወይም መልካም ነገር እያወሱ ምን ማለት ሙሾ ማውረድ ይሄ የማይማን ተግባር ነው ማለት ነው። ግልጽ ነው። ሙስሊም በደስታውም ጊዜ በሀዘኑም ጊዜ ምን አለው? ስርዓት አለው። አሁን ግን ሁሉም ስርዓት አጣ ነው። ሲያለቅስ ስርዓት ያጣ፣ ሲጨፍር ስርዓት ያጣ፣ ሁሉም በቃ ዝም ብሎ ብቻ መለቀቅ ነው። ግልጽ ነው። ደስታው ላይም እንዴት መሆን እንዳለበት ማወቅ አልቻለም። ዝም ብሎ ብቻ በቃ መደሰት ስላለበት በምን የሚደሰት ዝም ብሎ ብቻ ነው በቃ ሀዘኑ ላይም በቃ ዝም ብሎ ሀዘኑ ላይ ተኮራምቶ መቀመጥ አይደለም ሸሪያ ያዘዘ የሚኖሩ ስርዓቶች አሉ ያው ሁላ ተጥሷል ማለት ነው አላህ እንግዲህ አላሁመ ነጂና وسلمنا ወሰሊምና ማሳሊሚን ወልሙራዱ ቢልጃሂልያ ማሐይማን የተባለው እዚህ ጋር የተፈለገው ሁና ማ ቀብለ ቤእተቲ ነቢ ስ ላ ሰለም ነቢዩ አለይሂ ሰላቱ ወሰላም ከመላካቸው በፊት ያለው ምንድነው ጊዜ ነው ማለት ነው። ወኩሉ ማ ዩኻሊፉ ማ ጃአ ቢሂ ረሱል ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም የመጡበትን ጎዳና የሚጠረምስ ወይም ምንም የሚጻረር አካሄድ ሁላ ምንድነው አለ ፈሁወ ጃሂልያ የመሀይማን አካሄድ ነው ማለት ነው። ያንን የሚቃረን ነው። قال الشيخ الإسلام ابن تيمية شيخ الإسلام ابن تيمية من يلالو رحمه الله في معنى الحديث حديث بتملكة مالتنا يميلت نقران أخبر تناقرال يا الله ملكتني أن بعد أمر الجاهلية أنه كو كفيل يما يمان تكبار يونو نقروج لا يتركه الناس ሰው ልጆች ምን አይሉትም አይተውትም እነ ባዕድ አምር ልጃሂልያ ላ የትሩክሁና ሰው ልጆች አይተውት ኩሉሁም ኩሉሁም ሁሉንም ማለት አዎ እማይተውታለ ማለት ነው። ዘመን ይህንን የተናገሩት በምንድን ነው ነቢዩ? ዘመን በመውቀስ ነው። ሊመን ለም የትሩኩ ላልተውት የማይማንን ተግባራቶችን ማለት ነው። መገላለጽን ሰዎች አሁን እድገት ብለው ነው የሚያስቡት። ሂጃብን አለመልበስ ዝም ብላ ራቁቷ መወጣጠር እድገት ብላ ነው የምታስበዋል። ግን የመሀይማን ተግባር የመሀይማን ተግባር ያላዋቂ ሰዎች የሚተገብሩት ነው። ወሃዳ ይህ እኮ የቅተዲ ያስፈርዳል أن كل ما كان من أمر الجاهلية እነሆ እኮ እያንዳንዱ የመሀይማን የሆነ ተግባር ሁላ وفعلهم የእነሱም ስራ هو مذموم እሱ ምን ያለ የተወቀሰ የተነቀፈ ያደጉ ቢመስላቸው ፊ ዲኒል ኢስላም በእስልምና እምነት የተነቀፈ የተወገዘ ወይላ ወኢላ አለበለዚያ እኮ لم يكن في إضافة هذه المنكرات ለም የኩን አይሆንም ነበር ፊ ኢዳፈቲ ሀዚህ ልሙንከራት እነዚህ መጥፎ ነገር የሆኑ ተግባራቶችን ማስጠጋት አይሆንም ነበር ኢለል ጃሂልያ ወደ ወደ መሀይማን ማህበረሰብ ማስጠጋት አያስፈልገውም ነበር ግልጽ ነው የተጠጋችው ግን ዘመላሃ ለሷ ምን ከማለት አንጻር ከመውቀስ አንጻር ይሄ ጃሂልዮች ይሰሩታል ተብሎ የተጠቀሰው ነገር ሁላ በቃ እየተወቀሰ ነው፣ እየተነቀፈ ነው። ምክንያቱም ማንኛውም እንደሚያውቀው የመሀይማን ማህበረሰብ ነው ከተባለ ግልጽ አማርኛ እኮ ነው አይደል? መሀይም የሰራውን የሚደግፋል እንዴ? የለም። ማንም መሀይም ነው ከተባለ መጥፎ ነገር ጃሂል ራሱ ብሎ ሰው ማለት ከባድ ነገር ነው። ሰውን ጃሂል ማለት ከባድ ነገር ነው። ግልጽ ነው። ዝም ብለን ተነስተን ሰውን ጃሂል ላለ ማለት መሞከር መቻል አለብን። ወማዕሉም እንደሚታወቀው አነ ኢዳፈቱ እሷን ማስጠጋት ኢለል ጃሂልያ ወደማ ወደ ማይማን ማስጠጋቱ አንድን ተግባር خرج مخرج الذنب ومعلوم أن إضافتها إلى الجاهلية خرج مخرج الذنب ያ ተግባር ወጥቷል። ቤት ነው የወጣው፣ በሚወቀስበት ቦታ ነው የወጣው ማለት ነው። የሚተገብረው ሰውዬ ወይም ያ ተግባር እየወጣ ያለው ቤትኛው መንገድ ነው? በመሀይማን ማህበረሰብ በተወቀሰበት በተነቀፈበት ነው። ዋላ ከቀውሊህ ተዓላ ወላ ተበረጅነ ሴቶችን ሲመክር ምን አለ? አትገላለጹ አለ። አትገላለጹ አትገላለጡ ያው እንግዲህ ጠንከር ካለም ደግሞ ምንድነው ይሄ ነው አትጋጋጡም ይሆናል ማለት ግልጽ ነው አይደለ ምክንያቱም የመገላለጥ መጨረሻው ምንድነው የሚያመጣው መጋጋጥ ነው ያው ሄዳ የምትጋጋጠው ቦታ ላይ ትጋጋጣለች ማለት ነው ግልጽ ነው አለ ወላ ተበረጅነ አትገላለጹ አለ አላህ Subhanahu Wa Ta'ala ተበሩጀል ጃሂልየቲል ኡላ እንደ መጀመሪያዎቹ መሀይማን ማህበረሰቦች አትገላለጹ አለ። ስለዚህ መገላለጽን ከማን ጋር ወዴት ነው ያስጠጋው? ወደ መሀይማነት የፈለገ አደግን ቢሉም ሰዎች አልጠግም። ወከይፍ እንዴት ነው እድገት? የራሷ የተሰተረ ማለት ነው። ሊሰተር የሚገባ አካሏን ለሁሉም ለማህበረሰብ ጀባ ካለች ምንድን ነው እድገቷ? እስቲ ግልጽ ነው። የግል ክብሯ ስብዕናዋ እኮ ሊታይ የሚገባው ለአንድና ለአንድ ሰው ብቻ ሊሆን ይችላል። ማዛ ያኔ ትወጢ ሊዘውጂሃ ለባሏ ምኑን ነው እስቲ ለአንተ ብቻ ነው ይሄ አካል ብላ የምትሰጠው ምኑን ነው? የራሴ የሚለው እኮ ሊኖረው ይገባል ማለት ነው። እሷ ግን ምንድነው የህዝብ ንብረት ነች። ግልጽ የህዝብ ንብረት ነኝ እኔ የሁሉም ነኝ ብሎ አዋጅ እንደማወጅ ነው። መሀይምነት ነው። ግልጽ ነው አለ መሀይምነት ነው። ይሄ ቂላቂልነት ነው። فإن ذلك ذم للتبرج والله እንደዚህ አይነት ራሱ ሚስት እንደዚህ አይነት የሆነ ሴትን የሚያገባ ራሱ የሆነ ወንድ ራሱ ራሱ ራሱን ቁም ብሎ ሊያስብ ይገባዋል። ምክንያቱም የህዝብ የሆነችን ሴት መምረጥ okay እኔ የራሴ የሆነች የኔ ምላትን ነው ማግኘት የምፈልገው እንጂ የህዝብ የሆነችን እኔ ምን ታረግልኛለች? ስለዚህ ይሄ ነገር መታወቅ አለበት ማለት ነው። فإن ذلك ذم للتبرج ይህ እንግዲህ መገላለጽን ከመንቀፍ አንጻር ወዘም لحال الجاهلية الأولى የመጀመሪያዎቹን ደግሞ ማህበረሰብ የማ የማሀይማን ማህበረሰብንም እየነቀፈ ነው። ወዛሊከ የቅተዲ ልመንዕ እንግዲህ እነሱን ነቀፈ የሰሩትን ከተባለ ይህ ደግሞ ያስከትላል አለ ወዛሊክ የቅተዲ የቅተዲ ማለት ማለት ያስፈርዳል ያስከትላል አልመንዕ መከልከሉ ሚን ሙሻባሐቲሂም እነሱን መመሳሰል ፊል ጁምላ ጥቅል በሆነ መልኩ በቃ በእነሱን መከተል የለብንም ማለት ነው ስለዚህ እያንዳንዱን ነገር መሀይማን ማህበረሰብ የሰሩትን ተከልከሉ ከተባለ ልናወቅ ይገባል ማለት ነው እንጂ ወደ መሀይማንነት መገስገስ የለብን ኢንታ ወቀውሊሂ የሀዘል ሐዲስ በዚህ ሐዲስ ላይ ደግሞ ንግግሩ ምንድን ነው ወልስትስቃ ብንጁም እስትስቃ ብንጁም ማዕናው ንስበቱ ልመጠር ዝናብን ማስጠጋት ማለት ነው ኢለ ነው ወደ ነው ወስቁጡ ነጅም ነው ምንድን ነው ወስቁጡ ነጅም ስቁጡ ነጅም ማለት የከዋክብት ስቁጥ መውደቅ ማለት ነው። ያየቁል ሙጥርና ቢነጅሚ ከዛ ወከዛ በዚች በዚች ባለች ከዋክብት ምናልን ተዘነብን ነው። ወሑክሙል ኢስቲስቃ ቢል በከዋክብት ደግሞ ዝናብ መፈለግ አነው ኢንካነ ያዕተቂድ እምነት አድርጎ ከወሰደው አነ ለሁ ተእቲረን ፊ ኢንዛሊል መጠር ዝናብን በማውረድ ዙሪያ ላይ ተጽዕኖ ይፈጥራል ካለ ፋዛ ሽርኩን ወኩፍሩን አክበር ሽርክና ትልቁ ምንድነው? ኩፍር ነው። በቃ በቃ ዝናብ የሚያዘንብልን ምኑ ነው? ከዋክብቱ ነው ካለ ማለት ነው። ወለዚ ያዕተቂዱ አህሉል ጃሂልያ ማይባን ማህበረሰቦች የሚያምኑበት የነበረ ይሄ ነው። وإن كان لا يعتقد للنجم تأثيرا ግን ከዋክብት ምንም መስፈጥረው ተጽዕኖ የለም ካለ ዋነ ልሙአሲሩ ወላሁ ወህዳ ተጽዕኖ ፈጣሪው አላህ ብቻ ነው ካለ ولكنه። ነገር ግን أجرى العادة بوجود المطر ነገር ግን أجرى አስኬደው ማለት ነው። العادة ልማዱን ይሄ የዝናብ መገኘቱን بوجود المطر። የዝናብ ማለትን መገኘትን አስኬደው እንደ ሱቁት ዛሊከ ነጅም ከዋክብቷ ስትወድቅ ወይም ስትጠልቅ ወይም ስትገባ ነው ዝናቡ ምን የሚለው ምን የሚለው የሚዘንበው ብሎ ካለ ፈሃዳ ላ የሲሉ الى الشرك الاكبر ወደ ሽርከል አክበር አይደርስም ወይኩን ሚነ الشرك الاصغر ከሽርከል አስገር ነው የሚሆነው ምክንያቱም ሰበብ ነው ያደረገው እንጂ እሷ ታደርጋለች አይደለም ያለው። እያንዳንዱ ነገር ሽርከር አክበርና አስገር ለይተ ማወቅ አለብን። ሰበብ አንድ ነገርን ካደረገ ሸሪዓ ሰበብ ያላደረገውን ነገር ከሆነ ሽርከል አስገር ነው። ግልጽ ነው። ሸሪዓ ደግሞ ሰበብ ያደረገውን ነገር ከሆነ እሱ ምንም ሽርክ ውስጥ የማይገባም። ከነጭራሹ ደግሞ አላህ ብቻ የተወሰነበትን ነገር ደግሞ ለአላህ የሚገባው ለሌላ ማስጠጋቱ ደግሞ ሙሉ ለሙሉ ሽርከል አክበር ይሆናል ይህንን ልብ ብለን ልናውቅ ይገባል فهذا لا يصل إلى الشرك الأكبر ويكون من الشرك الأصغر لأنه يحرم نسبة المطر ምክንያቱም يحرم حرام ነው نسبة المطر ዝናብን ማስጠጋት ኢለ ነጅሚ ወደ ምን ወደ ከዋክብ ዝናብ ማስጠጋት ያለብን ወደ ማን ወደ አላህ ወደ ከዋክብት አይደለም ወለው አላ ሰቢል ልመጃዝ በመጃዝም ቢሆን አይቻልም ወለው አላ ሰቢል ልመጃዝ መጃዝ ማለት ማለት በማሸሞር ግልጽ ነው ወደዛ ምንድን ነው የሚባለው ቅኔያዊ ገለጻ አይደለ ወይም ምንድን ነው የሚባለው እ ማሸሞር ማለት ነው አሽሙር ሲባል ያው ማሸሞር ካለ ያው ተግባሩን ነው አይደል ሰደል ሊዘሪዓ መሸጋገሪያ እ መንገዱን ከመዝጋት አንጻር ነው وقد روى البخاري بخاري ዘግቧል ومسلم عن زيد بن خالد ቃለ ብለዋል። እችን ሀዲስ በደንብ ተመልከቱ። ሰላ ለና ባቡ ላይ እንደርሳለን ኢንሻአላህ ቢዝኒላህ። ሰላ ለና ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አሰገዱን ይላል። ሰላት ሱብህ ምን የሱብህ ሰላትን አሰገዱን። የአላህ መልእክተኛ ሱብህ ሰላትን አሰገዱን። بالحديبية ሁደይቢያ የሚባል ቦታ ላይ على إثر سماء على إثر سماء። ምን ነበር አለ ፋና ነበረ ፋና ነበር የምን ፋና سماء። سماء ማለት እዚህ ጋር مطر ማለት ነው እሺ የዝናብ ፋና ነበረ ማለት ዝናብ ሲዘንብ የሆነ ፋና አለው አይደል ዝናብ የመዝነቡ ምልክት ማለት ነው ገብቷቸዋል ምንድን ነው ጣራ ጠብ ጠብ ይላል መሬቱ የተወሰነ ጥበት ይታያል በነቢዩ ዘመን ደግሞ መስጊዱ በምንድን ነው በዘንባባ ዝንጣፊ ምናምን ነው አይደለ? ከልላ ያለው ዝናብ እኮ ይገባል። ምን ዝናብ ትላለ? በሩ በበሩ ደግሞ ውሻ ይገባል። ግልጽ ነው። ውሻ ያልፍ ነበር፣ አህያ፣ ሌላም ነገሮች ያልፉ ነበር መስጊዱ አሁን ይኸውልህ መስጊዱም አምሯል፣ ሰላቱንም በ خشوع አሰግድም። እንደውም ያውኑማ ከማማር አልፎ ማለት ነው። ግልጽ ነው። ኹሹዕን የሚያሳጣ መስጊዱ ነው። إثر سماء كانت من الليل ከሌሊቱ ክፍለ ጊዜ የዘነበ ዝናብ ፋና ይታይ ነበር። فلما انصرف النبي عليه الصلاة والسلام ሰላቱን ሲያበቁ أقبل على الناس። ወደ ሰዎች ምን አሉ? ዞሩና ፈቃለ ሀል ተድሩነ ማዛ ቃለ ረቡኩም አሏቸው ለሰሃቦች ጌታችሁ ለመሆኑ ምን እንዳለ ግን ሰምታችሁ አላውቃችኋል ወይ ብለው ጠየቋቸው ሰሃቦችን ማ ነቢዩ ዓለይሂ ሰላቱ ወሰላም በዚህ ጊዜ ሰሐቦች ምን አሉ? ቃሉ አላህ ወረሱሉሁ አዕለም፣ አላህና መልእክተኛው ነው የሚያውቁት፣ እኛ እንኳን ጌታችን ምን እንዳለ አናውቅም قال قال አላህ ብሏል፣ أصبح من عبادي ከባሪያዎቼ ውስጥ ያነጋ አለ ሙእሚኑን ቢ በእኔ ያመነ ሆኖ وكافر በእኔ ደግሞ የካደው ሆኖ فأما من قال ያለማ مطرنا بفضل الله ተዘነብን ዝናብን አገኘን በአላህ ورحمته በሱ እዝነትም ያለ فذلك مؤمن بي እሱ በእኔ ያመነና ካፊሩን ቢል ቢልከውከብ በከዋክብት ደግሞ ምን ያለ ነው የካደ ነው ዋማ መን ቃለ ያለማ مطرنا ተዘነብን ቢነውኢ ከዛ ወኬዳ እንዲህ እንዲህ እንዲህ ባለ ምን ምን ከዋክብት ተዘነበን ያለ ፈዛሊከ ካፊሩን ቢ እሱ በእኔ ካደና ሙእሚኑን ቢልከውከብ በከዋክብት ያመነ ነው وقوله صلى الله عليه وسلم أصبح من عبادي ከባሪያዎቼ ውስጥ አነጋ ሙእሚኑን ቢ ወካፊሩን ሲሉን ማለት ነው አላህ ብሎ አለ ያሉት ወፈሰረ ልሙእሚኑነ ሙእሚኖችን ተረጎመ ቢአነሁ ለዚ የንሲቡ ልመጠር ያ ነው ዝናብን የሚያስጠጋ ወዴት ኢላ ፈضሊላሂ ወረሕመቲህ ወደ አላህ ስብሓነ ወተዓላ ትሩፋትና ወደ እሱ እዝነት ወፈሰረ አልካፊረ ካዲ የሚለውንም ተረጎሙ ሊአነሁ አለዚ የንሲቡ አልመጠረ ኢላ አልከውከብ ዝናብን ወደ ከዋክብት የሚያስጠጋ ነው ወሃዳ ፊህ ደሊል ይህ የሚያመላክት አላ አነሁ ላ ተጁዙ ንስበቱ አፍዓልላህ የአላህን ስብሓነ ወተዓላ ተግባር ስራ ማስጠጋት እንደማይቻል ኢላ ገይሪህ ወደ ከሱ ውጭ ወዳሉ አካላቶች ለማንም ይሁን ዋነ ዛሊከ ኩፍሩን የአላህን ስብሓን ወተዓላ ተግባር ወደ ሌላ ማስጠጋት ክህደት ነው ፈኢን ዕተቀደ ካመነ ደግሞ ሊልከዋኪቢ ተእሲረን ከዋክብቶች እኮ ተጽዕኖ መፍጠር ይችላሉ إنزال المطر ዝናብ በማለቱ ላይ በመዝነቡ ላይ ካለ هذا كفر أكبر። ይህ كفر أكبر ነው لأنه إشراك في الربوبية በአላህ ስብሐነ ወተዓላ በጌትነቱ ላይ ምን ማለት ነው? ማጋራት ነው፣ ማሻረክ ነው። እንዳልነው ከዚህ በፊት توحيد الربوبية ማለት የአላህን ስብሐነ ወተዓላ ተግባራቶች በአጠቃላይ ማጽደቅ አይደል? አይደል? የሚሰራቸውን አላህ ሪዝቅ መስጠቱንም ይሁን ማብላት ማጠጣቱን ለፍጡራኖች የሚያደርገውን ነገር ሁላ ማጽደቅ ማለት ነው። ወልሙሽሪኩ አዎ ኢሽራኩም ፊ ሩቡብያ ወልሙሽሪኩ ሙሽሪክ ደግሞ እንደሚታወቀው ካፊሩን ምንድነው አለ ካፍር ነው ወኢን ለም ያዕተቂድ ግን እምነት አድርጎ ካልያዘ አነ ሊልከዋኪቢ ተእሲራን ለከዋክብቶች እኮ ተጽዕኖ መፍጠር አለ ፊ ኢንዛል ልመጠር ዝናብን በማዝነብ ወኢነማ ነሰበሁ ኢለይሃ መጃዘን ግን አስጠጋው ወደሱ ኢለይሃ መጃዘን በአሽሙር በቃ ምንድን ነው አላህ ነው የሚያደርገው፣ ግን እነሱ ሰበብያ ነች የሚለውን አሸምሮ ተናገረ። ፈአዳ ሙሐረም ይህ ምንድን ነው? ሐራም ነው። በቃ ወደ አላህ ነው ማስጠጋት ያለብን። ሙጢርና ቢፈድሊላሂ ወቢረሕመቲ ነው ማለት ያለብን። ወሚነ ሽርክ ልአክበር ሽርክ ልአስገር ነው ሊአነሁ ነሰበ ኒዕመተ ኢላ ገይሪህ የአላህን ስብሓነ ወተዓላ ጸጋ ወደ ሌላ አስጠግቷልና قال القرطبي ቁርጡቢ ብለው ይላሉ በተፍሲራቸው ረሂመሁላህ ወካነት ልአረቡ አረብ ነበረች ይላል ኢዛ ጠለዐ ነጅሙ ከዋክብት እኮ ሲወጣ ሚን አልመሽሪቂ ከምን ከምስራቁ ክፍል ወሰቀጠ አኸሩን ሌላ ደግሞ ከወደቀ ሚን አልመግሪቢ በምን በምዕራቡ ከወደቀ ፈሐደተ ኢንደ ዛሊከ መጠር ምን ትላለች? ዝናብ በቃ ተፈጠረ። አውሪህ ወይም ደግሞ ምን ንፋስ ተፈጠረ፣ ንፋስ ይነፍሳል ብለው ምን ይሉ ነበረ? ያምኑ ነበረ። ከሚኑም ከነሱ ውስጥ መየንሲቡ ዝናብ መዝነብን የሚያስጠጋ ነበረ ኢለ ጣሊዕ ወደ መውጫ ብቻዋን ወደ መውጫ ወደ ከዋክብት መውጫ እና መጥለቂያ ሆነ እ ወሚንሁም ከነሱ ውስጥ መን የንሲቡ ኢለል ጋሪብ ወደ መግቢያም የሚያስጠጋ አለ። ኢለል ጋሪብ ማለት ወደ ምኑ ነው? ወደ መግቢያ ይሰማል። ኢለል ጋሪቢ አሳቅጥ የሚወድቀው ማለት ነው። አሳቅጢ አሳቂጢ ምን የሚለው የሚወድቀው ኒስበተን ኢጃድን የማስገኘት ኒስበተን በማስጠጋት ኢጃድን የማስገኘትና ወእኽቲራዕን የመፍጠር ያስገኛሉ ይፈጥራሉ ይላሉ ምንን ምኖችን ጣሪዎችና ጣሊዕና ምን ጋሪብ ማለት መውጫና መግቢያዎች ይላሉ ወዩጥሊቁነ ذلك القول ይህንን ንግግራቸውን ልቅ ያደርጉታል ይጠቀሙታል ማለቱ ነው አልመዝኩር ምን ያለውን የተጠቀሰውን ፊል ሐዲስ በሐዲሱ ላይ ሙጢርና ቢነውኢ ከዛ ወከዛ እያሉ ይላሉ ግልጽ ነው እንዲህ ባለው ከዋክብት ተዘነበን ይላሉ ፈነሃ ሻሪዑ ደንጋጊው እንግዲህ ከልክሏል ማ አላህ ስብሓን ወተዓላ እና መልእክተኛው አይደለ እንዴ ደንጋጊ ከተባለ አን ኢጥላቂ ዛሊከ ይህንን ልቅ በሆነ መጠቀምን ከልክለዋል። ለምንድን ነው የከለከሉት? ሊአላ ያዕተቂደ አሐዱን አንድም አካል እምነት አድርጎ እንዳይዝ ኢዕቲቃደሁም እነሱም እምነት አድርጎ መያዝ ወላ የተሸበሁ ቢህም በእነሱም እንዳይመሳሰል ፊ ኑጥቂህም በምናቸው በኑድ ማንን ካፊሮችን እንዳንመሳሰል አይደል እንዴ ከእነሱ ጋር መመሳሰል የለባችሁም ጃሂልዮችን ተብለናል መመሳሰል የለብን በምንም ነገር ወላሂ ሙስሊም ጥሩ ስብዕና ያላትን ሴት ለመምሰል ነው መጣር ያለብሽ ጥሩ ስብዕና ያላትን ወጥ የሆነችን ሴትን ለመምሰል ሩጫ እማያዋጣ ነው وقد روى مسلم وقد روى مسلم مسلم ዘግቧል ቢሰሂህ በሰሂህ ዘገባው في سبب نزول قوله تعالى የአላህ ስብሓነሁ ወተዓላ ንግግር የመውረዱን ምክንያት ሙስሊም ዘግበዋል ምን የሚለውን ፈላ ኡቅሲሙ ቢመዋቂዕ ኑጁም የሚለውን ሙስሊም ዘግበዋል وعن ابن عباس كابن عباس ደግሞ رضي الله عنه مرفوعا ቀጥታ ከነቢዩ አለይሂ ሰላቱ ሰላም ባነሳው ሐዲስ ቃለ ባዕዱሁም ከፊሎቹ ብለዋል ለቀድ ሰደቀ ነው ከዛ ወከዛ እንዲህ እንዲህ ያለው እኮ ከዋክብት እንዴ እውነት አለ እኮ አሉ አረ እንደው በቃ እውነት ነው በቃ እሱ ያለው فنزلت هذه الآية ይቺ የቁርአን አንቀጽ ወረደች ولا أقسم بمواقع النجوم وإنه لقسم لو تعلمون عظيم وإنه لقرآن كريم في كتاب مكنون لا يمسه إلا المطهرون تنزيل من رب العالمين أفبهذا الحديث أنتم مدحنون وتجعلون رزقكم أنكم تكذبون والدنيا سالفنا مستدقنا نعم هي وردة فإن زال المطر يزنى مورد من الله كالله وبحوله والسنبلات وقوته والسنبل وقوات قوات لا دخل لمخلوق ለፍጡራን በዚህ ላይ መግባት ምንም የላቸውም። ግልጽ ነው። በዚህ ላይ ሰርጎ ገብ መሆን ምንም አይችሉም። ግልጽ ነው። እናስገኛለን ብሎ ሊመክሉቅ ይምቲል كما قال تعالى الله سبحانه وتعالى እንዳለው أفرأيتم الماء الذي تشربون أأنتم أنزلتموه من المزن أم نحن المنزلون أفرأيتم እስቲ ንገሩኝ አልማ አለዚ ተሽረቡን ያ የምትጠጡትን ምን ውሃ አአንቱም አንዘልቱሙሁ እናንተ ነው እንዲያወረዳችሁ ተላላላ ሚነል ሙዝኒ ከሙዝን ሙዝን ማለት ማለት ነው ከዳመና ዝናብን የሚያዝል ከሆነ ዳመና እናንተ ናችሁ እንዲያወረዳችሁ አም ነህኑል ሙንዚሉን ወይስ እኛንን አውራጆች ይለው መልሱ ምንድነው? ነዓም አንተ ረቡና فمن نسب يستجع انزال المطر يزناب المورد الى الكواكب وده كواكب او الى الظواهر ويم دمو الظواهر أه طبيعية طبيعية عرف ወደ ተፈጥሯዊ ወደ ሆኑ የሚታዩ ወደሚታዩ ተፈጥሯዊ ይዘቶች ምሳሌ ከልኢንኺፋት አልጀዊ የምን የጀው ጀው ምን ማለት ነው? እንኺፋድ ማለት ምን ማለት ዝቅ ማለት አልጀዊ የምን የአየሩ ሁኔታ አረ ዝቅ ማለት አዊል መናህ ወይም ደግሞ ያው ከፍ ማለት ይሄ መሳሰልም ፈቀድ ከደበ ግልጽ ነው አለ በቃ የአየሩ ምኑ የአየር ሁኔታ ከፍ ስላለ ነው ዝናብ የመጣ የአየር ሁኔታ ጀው ማለት ያው የአየር ንብረቱ ማለት ነው። ከፍ በማለት ዝቅ በማለት ነው የተዘነብ ነው አለ። ፈቀድ ከደበ በእርግጥ ዋሽቷል ወፍተራ ቀጣጥፏል وهذا ሽርኩን አክበር ይህ ትልቅ የሆነ ሽርክ ነው ወይን ካነ ያዕተቂዱ የሚያምን ከሆነ ደግሞ አነ ልሙንዚል አውራጁ እኮ ሁወ እሱ እኮ አላህ ካለ ምንድን ነው ወይን ካነ ያዕተቂዱ አነ ልሙንዚለ ሁወ አላህ አውራጁ አላህ ነው ብሎ ቢያስብም ማለት ነው ይህ ሽርክ ነው ወላኪነሁ ነገር ግን ነሰበው ኢላ ሀዚሂል አሽያ ምክንያቱም ወደ እነዚህ ነገራቶች አስጠግቷልና ሚንባቢል መጃዝ በማሸሞር ክፍል ማለት ነው። ፈሀዛ ይህ እንግዲህ ሐራሙን ሐራም ነው። ወኩፍሩን ክህደት ነው። አስገሩን ኩፍሩን አስገር ነው ማለት ነው። ቅድም እንዳለ ሊአነው ምክንያቱም ነሰብ ኒዕመተ ጸጋን አስጠጋ ኢላ ገይሪላህ ከአላህ ውጭ ወዳሉ አካሎች ከለዚ እንደዚያ እንደዚያኛው ሰው የቁሉ እንደሚለው ሙጢርና ቢነውኢ ከዛ ወከዛ እንደንዲህ እንዲህ እንዲህ ባለው እኮ ከዋክብት ተዘነበን ዝናብ ዘነበልን ብሎ እንደሚናገረው ማለት ነው። وما أكثر التساهل وما أكثر التساهل። አሁን ላይ ያለ እንደው ነገሮችን ምን ማለት ምን ማለት ማግራራት አይደል? تساهل ማለት ነው ማግራራት ወይም መዝቀጥ ምን በዛ ማዚጋ ተአጁብያ ነች። እሺ ما አፍራሽም አይደለችም ወሱላም ማለችም ማ ወማ አክሰሩ ተሳሁል አሁን ላይ ያለ ግን እንደው ተሳሁል ምን ይመስል እንደው ምን ያክል በዝቷል እንትን ምን ተሳሁል በዲን ጉዳይ ላይ ምን ማለት ማግራራት በዲን ጉዳይ ላይ መዝቀጥ في هذا الأمر በዚህ ጉዳይ ላይ على ألسنة بعض الصحفيين በከፊል ማለት ነው ምኖች ላይ ጋዜጠኞች አዊል ኢዕላሚይን ወይም ኢዕላሚዮች ኢዕላሚ ማለት ነው ጋዜጠኞች እና ምንድን ነው የሚባለው? إعلاميين ደግሞ ምንድን ነው የሚባሉት? በአማርኛ ነው አላውቅም። ጋዜጠኛ እና ምንድን ነው የሚባሉት? ጋዜጠኛ mini media ላይ የሚሰሩት የተለያዩ ሪፖርተር ናም ሳ ሪፖርተሮች ምናምን ይባላል። ግን እንግሊዘኛ ነው የሆነ እንግዲህ ዘጋቢዎችና ነው ዘጋቢዎችና ጋዜጠኞች ፈየጂቡ ግድ ይላል አለል ሙስሊሚ በአንድ ሙስሊም ላይ አየንተቢሃ ሊነቃ ይገባል የሃዳ ለዚህ ጉዳይ ወላሁ ልሙወፊቅ ሐቂቃውን መንገድ የሚገጥመው አላህ ነው ወላ ሐውለ ወላ ቁወተ ኢላ ቢላህ አልዓልይ ልዓظም ብልሃትም ክቡ የለም የበላይ በሆነውና ታላቅ በሆነው ጌታ አምላክ ይላል هذا وصلى الله على نبينا محمد وعلى آله وصحبه وسلم